ነቢዩ አለይሂ ሰላቱ ወሰላም የሰው ልጅ ሲሞት ገቢዎቹ ይቆማሉ፣ ከሶስት ነገሮች ሲቀሩ ይላሉ። ሶስት ነገሮች ግን ይቀጥላሉ ከሞት በኋላ። አንደኛው ምንድነው? አ ወለዱ ሳለህ ጥሩ ልጅ አሳድጎ ጥሩ ልጅ ወልዶ አሳድጎ አስተምሮ አላሁመ ግፊር ሊአቢ አላሁመ ግፊር ሊዋሊደይ የሚል ልጅ ያለው ሰው እሱ ደግሞ ሌላም ልጅ ቀጥሎ እንደዚሁ ካልቀጠለ ግን ከቂያማ ቀን ድረስ እነዚህ ልጆች እስከ ተወራረሱ ድረስ ይሄ ኸይር ይቀጥላል ሌላ ሁለተኛው ምን ነበር ሁለተኛው ምንድን ነው ሰደቃ ጃሪያ ቀጣይነት ያለው ሰደቃ ቋብ የማይቋረጥ ለምሳሌ ውሃ ጉድጓድ ቆፍሮ መስጂድ ሰርቶ ኪታብ ምንድነው ገዝቶ ሌሎችን ሰደቀተን ጃሪያ ወቅፍ የምታረጋቸው ነገሮች በሙሉ ይሄ ነው ያለው። ስለዚህ ቀጣይነት ያለው ቦታ ላይና እንዲህ ሊቋረጥ ይችላል የምትለውን ቦታ መጠበቅ መጠበቅ መለየት አለብህ ማለት ነው። በደንብ አገልግሎት የሚሰጥበት ቦታ ላይና ዝም ብሎ ተራ ነገር ላይ መለየት መቻል አለብህ ማለት ነው። ለቀጣይነቱ ዋስትና ያለው ለምሳሌ ዋት ጉድጓድ ትቆፍራለህ። የተወሰነ ጊዜ ተጠቅመው ደፍነውት የማይጠቀሙበት ከሆነ ዋጋ የለው ውሃ ካገኙ የሚከፍሉትን ሁሉ መስዋዕት እየከፈሉ የሚያስቀጥል የሆነ እንደው ለዚያ ቦታ ነው መክፈት ያለበት። ውሃ የረከሰበት ቦታ ላይ ውሃ ጎድጓድ በቆፈር አጅራለሁ ብለህ ብትቆፍር ሰዎቹ ስለማይንከባከቡት የቆመ ቀን ይቆማል። ሰደቀተን ጃሪያ ማለት ለጀሪዋ ለመቀጠሏ ዋስትና ያለው መሆን አለበት። አስተማማኝ በሆነበት መስላ መሰራት አለበት። ሶስተኛው ምንድን ሶስተኛው በዚህ ተሰራ ዕልም ይንተፈዑ ቢህ ሰዎች ለሰዎች ጥቅም የሚሰጥ ዕልምን አስተምሮ የሄደ ሰው ለሰዎች የሚጠቅም ትምህርት ማለት የመጀመሪያው ተውሂድ ማስተማር ነው። አቂዳ ተውሂድ ያስተማረ ሰው ያ ተውሂድ ሰው በሰማው በተገበረው ከሽርክ በራቀው ቁጥር አላህ ዘንዳ አጅሩ ቀጣይነት አለው። ከተውሂድ ከተውሂድ ትምህርቶች በጣም ትልቁ ፍቂህ መማር ነው። አሕካመ ሶላት ያወቁ ሰዎች ውዱ የሚያውቁ ሰዎች ፋቲሃን የሚቀሩ ፋቲሃን በደንብ መቅራት ካልቻልክ ሶላት አይሆንም ብለህ አስተምረህ ፋቲሃ አስተምረህ አላሁ አክበር ብሎ ፋቲሃ ባለ ቁጥር ለአንተም እየተጻፈልህ ነው ያለው። አሁን ሁሉም ለእያንዳንዱ ሰው ለመተግበር ይከብደው ይችላል። አንደኛው ዓሊም ላይሆን ይችላል ሁሉ ሌላው ደግሞ ሀብታም አይሆንም ሰደቀተን ጃሪያ የሚያደርገው የለም ሌላው ደግሞ ልጅም የሌለው አለ ልጅ የሌለው ሰው በሀብቱ አላህ በሰጠው ሀብት ይህንን ጀነት ማግኘት መቻል አለበት ይህንን ኸይር ስራ እንዳያመልጠው መጣር አለበት ልጅ የሌለው ሰው በሌላ መልኩ ወራሽ የለውም ማለት ነው አይደል ስለዚህ ውርሱን በየት ላይ ነው መዋል ያለበት ጥሩ ነገር ሊሆን የሚችል ላይ አስተማማኝ በሚሆኑ ሰዎች ላይ ነው አርጎ መሄድ ደግሞ በዱንያ እያለ ነው ይህንን መስራት ያለበት። አንዳንዱ ሊሞት ሲል ትንሽ ትንሽ ነገር ስትቀረኝ ይላል። በደንብ ሲያመኝ ነው የምናገረው ይላል። በደንብ ሳያመኝ ይሞታል ብዙ ብዙ ሰው እኮ ሳይታመም ይሞታል አይደል? እነግራለሁ ብሎ አይ አሁን ገና ነኝ እያለ አስተላላፊ ጥሩ ደግሞ ሌሎች ደግሞ ልጆች አላህ ይሰጣቸዋል። ለልጆች አይጨነቁ። ልጆቹ ምን በሉ ልጆቹ ምን ለበሱ ልጆቹ የተዋሉ ነው እንጂ ጤናቸው ልብሳቸው ነው እንጂ ስለ አቂዳቸው ችግር የላቸው ስለዚህ አንዱ አህባሽ ይሆናል አንዱ ሺዓ ይሆናል አንዱ ኮሚኒስት ይሆናል አንዱ ምናምን እነዚህ ልጆች ሁሉ ባጠፉ ትጠየቃለህ ኸይራቸው ብቻ ነው እንዴ አንተን የሚስተከተለው ለምን ተርቢያ አላደረካቸውም ነው ጥሩ አቂዳ አላሻስካቸውም ነው ጥሩ ትምህርት አልመራሃቸውም يوم لا ينفع مال ولا بنون إلا من أتى الله بقلب سليم سلاماوي لب زي متى سالم من الدنس والشرك كشرك نسعي هنا لب زي متى قال ابن سيرين القلب السليم أن يعلم أن الله حق ትክክለኛ ልብ ማለት አላህ መኖሩን አላህ ብቸኛ አምላክ መሆኑን አላህ ሁሉ ነገር የሚገባው ለሱ እንጂ እንዳልሆነ የሚያቅ ማለት ነው وأن الساعة آتية لا ريب فيها كما من طاف يما يكرنو يالا وأن الله يبعث من في القبور قال سعيد بن مسيب قلب السليم مالت هو القلب الصحيح የሙእሚን ቀልብ ማለት ነው لأن قلب الكافر والمنافق مريض ሙናፊቅና ካፊር ልቡ በሽተኛ ነው ብሏል አላህ ስብሓንሁ ወተዓላ في قلوبهم مرض على القلب السليم هو القلب السالم من البدعة المطمئن إلى السنة مالتنا إلى أنتنا أبو عثمان النيسابوري أياتي أبو عثمان النيسابوري يمبالو تلقوا عليه إلا من أتى الله بقلب سليم مالت ከቢድዓ ነፃ ሆኖ ቢድዓ በውስጡ የማይጥመው ቢድዓን መስራት አይደለም መስማት የማይ የማይፈልግ ሆኖ የመጣ ልቦና ካልሆነ በስተቀር ቢድዓ ሲወራ ደስ ደስ የሚለው ከሆነ ቀልበን ሰሊም ነው ማለት ይከብዳል አሉ ይኸው እንግዲህ ይሄ ይህን የተናገሩ ሰውዬ ከኢማም እብኑ ከሲር በፊት ነው እብኑ ከሲር ነው ይሄን የነቀለው ከነ ኢማም እብኑ ከሲር በፊት የነበሩ ከሰባተኛው ክፍለ ዘመን ሂጅሪያ በፊት የነበሩ ሰውዬ ከዛሬ ስንት ዓመት ማለት ነው ሰባት መቶ ስምንት መቶ ዓመት በፊት የነበረ ሰው ምን ይላል ቀልበ ሰሊም ማለት በቁርአን ላመናት አላህ ቢቀልቢ ሰሊም ማለት ከቢድዓ ነጻ ሆኖ ነው። ለዚህ ነው ቢድዓን እባካችሁ ራቁ የምንለው። ቢድዓን ማውገዝ በእኛ አይደለም የተጀመረው፣ እኛ አይደለንም የመጣ ነው። ይኸው እኒህ ሰዎች ቀልበን ሰሊም አለን ብላችሁ አላህ ዘንዳ የሚያዋጣ ሰላማዊ ልብ ይዘናል የምትሉ ሰዎች ከቢድዓ ነፃ ከሆናችሁ ነው። ቢድዓ ውስጣችሁ የምትንፈራፈር ከሆነች ግን የቢድዓ ነገር አልወጣላችሁ ያለ ሰዎች ልቦናችሁን ታከሙ፣ ገና ናችሁ፣ በሽታ አለ ገና ነው የሚሉት። لا مناة الله بكلب سليم سورة الشعراء آه، ثمانية سمنتين ثمانية زتننا وأنكس لاي تفسير لاي ابن كثير بسفيو كذي سوية ينقلوتنا أبابال ولاتهم قال أبو عثمان النيسابوري الكلب السليم مالت هو الكلب السالم من البدعة المطمئن إلى السنة أي بسنة يركع سنة في النقر ودس سملو ሱና መድኃኒቱ የሆነ ቢድዓ የሚያመው ቢድዓ የሚያስከፋው ሰው ማለት ነው ቀልበል ሰሊም ያለው ማለት አለበለዚያ አሸበሽ ቢቱ እያልክ ዝም ብለህ እንደ አሸሸ ገዳሜ ከመጣው ጋር አብረህ እየነፈስክ ምን ቀልበል ሰሊም ይዣለሁ ትላለህ وأزلفت الجنة للمتقين جنة الله لم يفروا سوج قربت على الله أي قربت وأدنيت من أهلها مزخرفة مزينة لناظريها وبردت الجحيم للغاوين جهنم دم لطماموቹ ይፋ ሆነች ጎላች وقيل لهم ለነሱ تبالا أينما كنتم تعبدون من دون الله كالله لذا ታመልኳቸው የነበሩ የት يتعلوا هل ينصرونكم أو ينتصرون يبقلوا الله ይበቀሉላችኋል فكبكبوا فيها هم والغاوون እናንተ እዚያ ሄዱ ተደፉ ፈዱህዊሩ ፊሃ አው ኩብኪቡ ፊሃ እዚያ ውስጥ እንትን ይደፋሉ ይወረወራሉ ኩቢቡ ፊሃ والكاف مكررة سرسر والمراد أنهم ملقية بعضهم على بعض تنبابروا تدراروا تنبابروا كبكبوا والغاوون أماموتشم قال مجاهد والغاوون مالت من مالت وقادتهم الذين دعوهم إلى الشرك وجنود إبليس يا إبليس سراويت من دوابرو أجمعون بتقل الله أي ألقوا فيها عن آخره قالوا وهم فيها يختصمون إذا يتتكعتشقوا وعلوا منالوا قالوا تالله بجتاي هنبين إن كنا لفي ضلال مبين فقلت ستتوس نبرنا إن كنا مالت إنا كنا لفي ضلال مبين ኢዝ ኑሰዊኩም ቢረብ ልዓለሚን በዓለም ጌታ ከዓለም ጌታ ጋር አብረን ስናመልካችሁ ኢብራሂም ምን አሉ ኢላ ረብ ልዓለሚን አይደል ያሉት እነሱም ምን አሉ ዚያ ሲያምኑ ኢዝ ኑሰዊኩም ቢረብ ልዓለሚን ዓለም የዓለምን የፈጠረ ጌታ ለዓለም ብቸኛ አምላክ ሊሆን የሚገባውን ጌታ ትተን እሱ ጋር እኩል ስናረጋችሁ ተሳስተናል ወማ አضለና ኢላ ልሙጅሪሙን አመፀኞች ክፉዎች እንጂ እኛን ያሳሳተን የለም فما لنا من شافعين ዛሬ ምንም ሽማግሌ የለንም ወላ صديق حميم የእውነት ወዳጅም የለንም فلو أن لنا كرة لن يعمل ملس بالناقي نرو فنكون من المؤمنين كما يوجن هو النبر إن في ذلك لآية يهم بما درجي يهم كلاي كإبراهيم اتلو عليهم بلن كإبراهيم قصة كمن نشاء استاذ درس በነገርናችሁ በጣም ጠቃሚ የሆነ አስተምሮት ተማር ትምህርት አለበት አያ ማለት ተአምር አለው አይታችኋል አስተምረን እምቢ መቅጣታችን ተአምር ነው ነው وما كان أكثرهم مؤمنين ብዙዎቹ ግን ካፊሮች አማኞች አይደሉም وإن ربك لهو العزيز الرحيم يتاه አሸናፊና አዛኝ ነውና ይላል أسأل الله ربي بأسمائه الحسنى وصفاته العلى أن يوفقني وإياكم لما يحبه ويرضاه إنه نعم المولى ونعم المجيب السلام عليكم ورحمة الله وبركاته የሚገርመው ገብቷል